لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أحبتي في الله ውድ የአፍሪካ ቲቪ ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ዛሬ ደግሞ ከእናንተ ጋር የመረጥኩላችሁ ስም አስማ ሚን አስማኢላህ ልሑስና አረብ የሚለውን ቃል ነው አረብ የሚለውን ስም ነው አረብ ጌታ ማለት ነው አይደል አረብ የሚለው ስም በአላህ ስብሓንሁ ወተዓላ ቁርአን ውስጥ ብዙ ቦታ ተነስቷል ከመጀመሪያው ምዕራፍ ራሱ ብንጀምር አልሐምዱሊላህ ረቢል ዓለሚን ሌላው ላይም ስናየው እነ ሰላቴ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ቁል አገይረ ላህ አብጊ ረበን ከአላህ ሌላ ጌታ ፈልጋለሁን ወሁወ ረቡ ኩል ሸይ ረቡ ኩል ሸይ ረብ የሚለው ቃል ذو الربوبية على خلقها أجمعين خلقا وتدبيرا وملكا وتصرفا الله سبحانه وتعالى የፈጠረውን ሁሉ በራሱ ፍላጎት የፈጠረ በራሱ ፍላጎት የሚያስተደባብር በራሱ ፍላጎት የሚያኖር ሲፈልግ ደግሞ የሚያጠፋው የሚገለው መሆኑን የሚያመለክት ስሙ ነው ረብን የሚል ቃል በሰማ ቁጥር አረበኛ የሚገባው ሰው ሁሉ እንክብካቤን ይረዳል። ተርቢያ መንከባከብ፣ ማስተካከል የአላህ ስብሓነሁ ወተዓላ ጌትነትም ከዚህ ጋር የተያዘ ነው። አንተን ገና ያልነበርክን ምንም ውጁድ ያልነበረህን አስገኝቶ ተንከባክቦ የት ላይ እንዳደረሰ በያለህበት ሁልህም ራስን ታውቃለህ። ከዚህ በኋላ የአላህ ስብሓንሁ ወተዓላ ትእዛዝ ለማክበርና ታዞ ለመገኘት አክብሮ ለመገኘት ይህ ስም ብቻ በቂ ነው። የአላህን ስብሓንሁ ወተዓላ ጌትነት፣ ረብነት የተቀበለ ሰው የሌላን ጌትነት አይቀበልም። ምክንያቱም አላህ ስብሓንሁ ወተዓላ ፈጣሪህ ነው። አላህ ስብሓንሁ ወተዓላ መጋቢህ ነው። ታዲያ መጋቢህ ፈጣሪህን በሚወደው ነገር መታዘዝ ከሚከለክለው ነገር مشاشنا مراك انا ونجي ميقباو السو يمقبا ليلا انت عملك الله السو خلقه لليلا تتازز الله سبحانه وتعالى بالقرآن من هذا خلق الله هذا خلق الله فأروني ماذا خلق الذين من دوني اسئني يني خلقه يولاتشو አንተም ሌሎችም ያላችሁት ኸልቆች በሙሉ የኔ ናቸው ታዲያ ከዚህ ውጭ ያለ አካል አለን እነዚህ አማልክቶቻችሁ ፈጠሩት የምትሏቸው እስቲ ያሳዩኝ የታሉ إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له ዝንብ እንኳን መፍጠር የማይችሉ ናቸው አላህ ረቡ ልዓለሚን አንድ ነገር ካልፈለገ ሁላችንም የምናስበው ነገር በሙሉ አይሳካም وما تشاءون إلا أن يشاء الله رب العالمين የዓለማት ጌታ የሆነው አላህ ካልፈለገ በስተቀር የእናንተ ፍላጎት ብቻ ምንም ላይ አይውልም አላህ ስብሓንሁ ወተዓላ ቢሩቡብየትህ ሁወ ለዚ የርሐመክ ለዚህ ነው ረብ የሚለው ቃል እንክብካቤንም አብሮ ያካትታል የምንለው ሰላሙ ቀውለን ሚን ረቢ ረሒም ሰላሙ ቀውለን ሚን ረቢ ረሒም ከአዛኙ ከሆነው ጌታ ከአላህ ሰላም የሚል ነገር ይነገራቸዋል ሲለን ረብ ትልቁ ስሙ ከአላህ ስሞች ትላላቅ ስሞቹ መካከል አንዱ ነው። ሩቡብያው ኸይረኛውንም ሸረኛውንም አማኙንም ከሃዲውንም እድለኛውንም እድለቢሱንም መንገድ የያዘውንም መንገድ የሳተውንም ሁሉ የሚያጠቃልል ጌትነት ነው። ከሩቡብየቱ አንድም የሚወጣ የለም። ከአላህ ጌትነት ውጭ የሚሆን አንድም ኸልቅ የለም። እንደውም አብዛኙ ኸልቅ በጣም ጥቂቶች ካልሆኑ በስተቀር ጌታችን አይደለም ያለ ሰው የለውም። አላህ ስብሓነሁ ወተዓላ በራሱ ሱረቱ ረሕማን ላይ يسأله من في السماوات والأرض كل يوم هو في شأن የስአሉሁ መን ፊ ሰማዋት ወልአር በሰማያትም ያሉት መላእኮችም ሆነ በምድር ያሉ ኸልቆችም በጠቅላላ ሁላቸውም እሱኑ ነው የሚለምኑት አላህ ስብሓንሁ ወተዓላ ነው የሚለምኑ ከጌታ ሌላ ማን ይለመናል ጌታ እያለው ኻሊቅ እያለው መክሉቁን ይለምናል ታዲያ ሰው ወአነ ረቡኩም ፈዕቡዱኒ ጌትነቱን ማወቅ ለአምላክነት ብቸኝነቱም ትልቅ በር ከፋች በመሆኑ ምን ይላል አላህ ወአነ ረቡኩም ፈዕቡዱኒ እኔ ጌታችሁ ነኝና እኔን ብቻ አምልኩ ይላል ያ አዩሃ ናስ ዕቡዱ ረበኩም ሰዎች ጌታችሁን አምልኩ ዒባዳ ለረብ ነው የሚገባው ይላል ያኔ አያችሁ ተውሒድ ሩቡብያውን ሁሉም የተቀበለው መሆኑን ጠቁሞ ተውሂድ አልኡሉህያውንም የአምልኮት አንድነቱንም ለእሱ ልታደርጉ ይገባችኋል ነው የሚለው አላህ ስብሓነሁ ወተዓላ። ረበል ዓለሚን ማለት የዓለማት ጌታ ከሆነ በግልጽ የሚገባን ነገር ከዚህ ጉዳይ ምንድን ነው? በግልጽ የምናምነው ነገር ቢኖር እንዲሁ ዝም ብሎ አልተወንም። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ማንኛቸውም ቢሆኑ ለዒባዳ የተፈጠሩ መሆኑን ሊያውቁ ይገባቸዋል። ፈጣሪ ካላቸው ፈጣሪያቸው ለምን እንደፈጠራቸው ሊያውቁ ይገባል። ማንም ሰው ይሄ ብርጭቆ ለምንድን ነው የተፈጠረው? ለምንድን ነው ይሄ ፋብሪካው የሰራው ብለን ብንጠይቀው ለመጠጫ ነው ብሎ ይነግረናል። ህፃን ልጅ ብንጠይቀው ይተናናል። ይህ ወረቀት ለምንድን ነው የተፈጠረው ብለን ብንጠይቅ ይሄ ወረቀት ለመጻፊያ ነዋ፣ ለመሳያ ነዋ፣ ለምናምን ነው ይነግረናል። ጠይብ አንተ ለምንድን ነው የተፈጠርከው ታዲያ? የተለያዩ ነገሮች የተፈጠሩበትን እየተናገርክ የራስህን ለምን እንደተፈጠርክ የማታቅ ከሆነ በጣም አስቸጋሪ ነው። ፈጣሪ አለህ ረቡክ ካንተ ምን ይፈልጋል? አንተ ሰዎች ካፊር የተባሉ ሰዎች ከሃዲያን እንኳን ፈጣሪነቱን እኮ አልካዱም። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ሰማይና መሬትን ማን ነው የፈጠረ ብለህ ብትጠይቃቸው፣ እረ እነሱን ማን ነው የፈጠራቸው ለኢን ሰአልተው መን ኸለቀሁም ለየቁሉነ አላህ ማን ነው እናንተን የፈጠረ ሰማይን ማን ፈጠረ ምድሮችን ማን የፈጠረ ቢላችሁ ተብለህ ብለህ ብትጠይቃቸው አላህ ነው። በዚህ ላይ ክርክር የለም እኔ ፈጥሬዋለሁ ያለ አንድም ከሃዲ የለም ምንም በዚህ ላይ የሚደራደር የሚከራከር ማንም ሰውም የለም ስለዚህ ነው አላህ ስብሓንሁ ወተዓላ ወረቡ ልዓለሚን رب العالمين كهون دمو من ياسك الرحمن الرحيم الرحمن الرحيم أزاين النار روه روهي هنا هانو رب العالمين النتو هل بجو هل بدجو مهونو شكاين قناع دلم الله أزاينو بتعم روه روهنو الرحمن موصوف بالرحمة أصل يا لأزنت من ما يرغى أي سراب شكنا مبالغر يلوم سبقت رحمتي غضبي يني اذنت قطعي نقدمال كقطعي يبلطال قطعي كقطعي يشفال وهو ارحم الراحمين الله سبحانه وتعالى كازانيوچ كله ازاغ الله سبحانه وتعالى رحمون سينغرن يرحمتون صفاتون سينناغر እዚ በመሬት ላይ ሰዎችም ሆኑ እንስሳዎችም ሆኑ የሚተዛዘኑበት ከመቶ ፐርሰንት አንዷ ናት። አንዷን ወደ መሬት አውርጄ ወደ እናንተ ሰጥቼ በዚህ ነው የምትተዛዘኑት። እናት ለልጇ ግብግብ የምትለው ዘመድ ለዘመዱ ጭንቅ የሚለው ጉረቤት ለጉረቤቱ የሚላቀሰው ወዳጅ ለወዳጁ የሚነፋፈቀው በዚች ብቻ ነው። ዘጠና ዘጠኙ ሲጨመር ورحمتي وسعت كل شيء يعني الرحمة كل النجار الدار سالك من يالارك كلتي على الزن كلت من الله إن رحمة الله قريب من المحسنين يا الله رحمة لملك كام سراتن يوش قربنو يدرسال كنك سيلك إذنك أسفلك يا رب بل يا أرحم الراحمين بل والله رحمته قريبة عندك إن رحمة الله قريب من المحسنين عمر بن الخطاب رضي الله تعالى عنه نبي جار صلى الله عليه وسلم የሆኑ ምርኮኞች መጡ ይላሉ። እነዚህ ምርኮኞች ውስጥ አንድ ሴት የሆነች ትፈልጋለች። አይኗ ይቃብዛል፣ ወዲያ ወዲህ ትሽከረከራለች። አይኗ ወዲያ ወዲህ ያፈላልጋል፣ የሆነ ነገር ጠፍቷታል። ከዚያ በኋላ አንድ ህፃን አገኘች። እንቅ አርጋ ያዘችውና እሱን ልጅ ይዛ ደረቷ ላይ እንደዚህ ድርቅ አርጋ እንትን ጥብቅ አርጋ ይዛ ናፍቆቷን ስትወጣ ስቅስቅ ስትል ነቢዩ ሰለላሁ ዐለይሂ ወሰለም አተረውን አተረውነ ሀዚህ ልመርአተ ጣሪሐተን ወለደሃ ፊናር ይቺ ሴትዮ አያችኋት አሁን ብድግ አርጋ እሳት ላይ የምትጥል ይመስላችኋል ይህንን ልጅ አራት አረገውም ኧረ እንኳን እሳት ላይ አይደለ ለማንም ሰው አትሰጠውም قلنا لا والله وهي تقدر على ان لا تطرحه كاقما بلا يهونو اسجددو قالوا سدوبات بسكر فصموا اتارغوم يا رسول الله انغرياوس لله ارحم بعباده من هذه في ولدها الله سبحانه وتعالى لباروتو يالو اذنتنا ለባሮቹ ያለው ፍቅር ይቺ ሴትዮ ለልጇ ካሳየችው ፍቅርና ጭንቀት ውዴታ በላይ ነው። አያችሁ ያላህ ረሕማ፣ የአላህን እዝነት። አንዳንዶቻችን እኮ የእናቶቻችንን ያህል የሚያዝንልን አይመስለንም። እናቶች አንዳቶቻችን እኮ የባሎቻችንን ያህል ወይም የሚስቶቻችንን ያህል የሚያዝኑል የሚያዝልንን የማይመስለን አላህን ሁልጊዜ ጨካኝ አድርገን ክፉ አድርገን የምንስል ላ ወላህ ወሁወ አርሐሙ ራሒሚን መሬት ላይ አዛኝ የሚባል ነገር ፈልግና ከሱ በላይ ነው አላህ እንግዲህ ለማንኛውም አርሐሙ ራሒሚን ሊለመድ ይገባል ያ አርሐም ራሒሚን እርሐምና በል ያ አርሐም ራሒሚን እርሐም ዕባደክ ባሮችህን እዘንላቸው ያ አላህ ያ አርሐም ራሒሚን እርሐምና في هذا الشهر المبارك بزي بتكبرور برمضان باروتشن تارك أشو يا الله أذنتك نهور جلاتش بله لمن الله سبحانه وتعالى من أسمائه الرحمن الرحيم الرحمن الرحيم عندي لا يسينط من يهون معناته هلتم أزان يرهرو هلتم أزان يرهرو ناتشو الرحمن الرحيم لم يقباهم لما يقباهم إن يابن هون معناته نوكو እኛ ብንሆን ይሄማ እንደው የማይገባውን የተደረገለት የምንለውን ሁሉ የሚያደርግ ማለት ነው። ትርፍርፍ ያለው ረሕመቱ ትርፍርፍ ያለው ለካፊርም ዱንያ የሚሸጠው የሚያበላው፣ የሚያጠጣው፣ የሚያስተኛው፣ የሚያስተነፍሰው ያ አርሐም ራሒሚን ረሒም የሚለው ግን ተገቢውን ክፍያ ተገቢውን ደስታ ለተገቢዎች የሚሰጥ ለሙእሚን ባሮቹ ተገቢውን ምንዳ በጀነት የሚሰጥበትን ባህሪውን ነው ረሒም የምንለው። ረሕማን ግን በዚህ በዱንያ ላይ የሚያስደስትበት የሚያዝናናበት ባሮቹ እነሱ እንደ ልባቸው የአላህን ትእዛዝ እየረገጡና እያመፁ بالله سبحانه وتعالى رحمة سر سنورو من امدنتا يللاتشو سبحان الله عيش شهد لو كانت الدنيا تزين عند الله جناها بعوضة ما سقى منها كافرا شربة ماء قالوا النبي عليه الصلاة والسلام دنيا يتعلم الله زندا يتنيني كم في حال انكوان ميزان بنورو أن قنشوها انكوان الله عيات التامن بر لكافر بلوال لما نيوم ከአላህ ስብሓንሁ ወተዓላ ረሕመት ልንለምንና ጧት ማታ ወደ እሱ ልንዞር ይገባናል የእሱን ረሕመት በማስታወስ ከአላህ ረሕመት ተስፋ ልንቆርጥ አይገባንም ለማለት ነው ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ لأنك الله قلبي كله أمل لأنك الله روحي ملؤها الألق لأنك الله لن اختار لي ملكا أنت العظيم الذي في ملكه